እህቶቼ፣ ልጆቼ፣ ለአባቶችም ለእናቶችም ላቀርበው የፈለግኩት አስማኡላሂ ስብሓነሁ ወተዓላ የአላህ ስብሓነሁ ወተዓላን ስሞች በተመለከተ የተወሰኑትን በማንሳት ከስሞቹ ልንማራቸው የሚገቡንን ነገሮች አለፍ አለፍ አድርጌ በመጠቆም የበለጠ ወደ አላህ ስብሓንሁ ወተዓላ እንድንቀርብና በተለይም በዚህ ወር በታላቁ ረመዳን ይህንን እድል በማግኘታችን የአላህ ስብሓንሁ ወተዓላ ረድኤት እንዳይለየን የበለጠ በመቅረብ ወደ እሱ እንድንቃረብባቸው በማሰብ የተወሰኑ ስሞችን መርጫለሁ። የአላህ ስብሓንሁ ወተዓላ ስሞችን የበለጠ ማወቅ ጠቀሜታው በጣም ብዙ ከመሆኑ የተነሳ አላህ ስብሓንሁ ወተዓላ በቁርአን እንዲህ ይለናል ወሊላህ ልአስማኡ ልሑስና ፈድዑሁ ቢሃ ለአላህ ስብሓንሁ ወተዓላ መልካም ስሞች አሉትና በእነሱ ብቻ ጥሩት ይላል አላህ ስብሓንሁ ወተዓላ ስሞቹ ሁሎችም መልካሞች ናቸው እነዚህን ከዚህ ቀጥዬ በተራ ተራ በተራ የማነሳቸውን የአላህን ስሞች አብረን እየተወያየን ሌሎችም የቀሩትን ስሞችን በማስታዋስ የአላህን ስብሓንሁ ወተዓላ ሰፊ ረሕመትና የአላህ ስብሓንሁ ወተዓላን ታላቅነት፣ ሀያልነት በሰፊው ልንረዳ እንችላለን በሚል እሳቤ ነው። ወንድሞች፣ እህቶች ይህንን ትምህርት ለዛሬ የመረጥኩት የተለያዩ ዓሊሞች የተለያዩ የሃይማኖት አባቶች፣ መሻይኾች፣ ሙፈሲሮችና ሙሐዲሶች በአላህ ስብሓነሁ ወተዓላ ስሞች ዙሪያ ያሉትን በማስታወስ ነው። አላህ ስብሓነሁ ወተዓላ ሰፋፊ መልእክት የያዙ ስሞች አሉት። ቁጥራቸው በዘጠና ዘጠኝ የተወሰነ አይደለም። ቁጥራቸው በጣም ሰፊ ነው። ከዚህ በላይም ብዙ ቁጥሮች በሺህ የሚቆጠሩ ስሞች አሉት። ነገር ግን ከነሱ መካከል ዘጠና ዘጠኞችን ሐፍዞ ማዕናቸውን በደንብ አውቆ መልእክታቸውን ተረድቶ ለዚህ አስቦ ሐፍዟቸው አጥንቷቸው የያዘ ሰው የአላህ ስብሓንሁ ወተዓላ ረሕመተ ሰፊ በመሆኑ ለጀነት ያበቁታል ብለውናል። ለዚህ ነው እንግዲህ መን ሐፊظሃ ማለት ሕፍዝ ማድረግ መን አሕሳሃ የሚል ነው ሪዋያው። መን አሕሳሃ በትክክል ያወቃቸው የተረዳቸው መልእክታቸው ምንነታቸውን ያወቀ ሰው ይህንን እድል ያገኛል ነው ደኸለ ልጀና ነው ሚን ጁምለቲ ኢሕሳኢሃ የአላህ ስሞችን ኢሕሳ አደረግኩ ከማለት መልእክቶች አንዱ መካከል ማዕናቸውን ማወቅ ነው ቃላቸውን ብቻ መደርደር ላይሆን ይችላል የሚያሳየውም እንደዚያ ነው ቃላቸውን ብቻ በማውሳቱ ብዙ ሊረዳ አይችልም። የአላህን ሀያልነት ሊረዳ ከፈለገ መልእክቱን ማወቅ ነው። መልእክቱን ያወቀ የሆነ እንደሆነ ኢንሻአላህ ለዚህ እድል የበለጠ የተረዳ ሊሆን ይችላል ነው። እንግዲህ የአላህ ስብሓንሁ ወተዓላ ስሞችን ለማንሳት ስንፈልግ የመጀመሪያ የምናያቸው ነገሮች ምንድን ናቸው ካልነ ዋነኛ በዋነኝነት የሚታየው يمجمر أو سمونه وأنه سمونه الله سبحانه وتعالى الله يميله سم لرسو مرطل قل ادعوا الله قل ادعوا الله أو ادعوا الرحمن أيما تدعو فله الأسماء الحسنى إلى الله بلوت وإما الرحمن بلوت لا الله بزو سموتنا بزو تلالاك ملكتي الزلو سموتشالوت قل يدعو الله او يدعو الرحمن فله الاسماء الحسنى ولله الاسماء الحسنى سلذي زاري مجمريا عندي هون يفلكوت الله يميلون له الله يميلو قال بالقران وست بتام بسفير يتجلصو بالقران وسط ببذات يتجلط اسم بنور الله له ብዛቱን የተለያዩ ዑለማዎች ተካልፈውበታል። ስንት ጊዜ ነው የተወሳው በማለት ነገር ግን ይህን ያህል ተወሳ ብሎ በቁርአን ውስጥ የተወሳበትን ምን ያህል ነው ብሎ ለመወሰን አንዳንዶቹ ሁለት ሺህ ያህል ነው የተወሳው ይላሉ። ሌሎቹ ደግሞ የለም 2724 ቦታ ላይ አለ። እርግጠኛ ነኝ ብዙ ዑለማዎች ይህንን ለመቁጠር ሞክረው ብዙ ስለሆነ በቃ ይህን ያህል ከተደረሰ ምን ያስፈልጋል ብለው ሊሆን ይችላል። ልዩነቱ ክፍተቱ በጣም ሰፊ ነው። 2200 እና 2724 ቦታ ነው ማለት በጣም ልዩ ነው። አንዳንድ አንድ ዓሊም እንዲህ ይህንን ያህል ቆጥሬ 2724 ቦታ ላይ በቁርአን አላህ የሚለው ቃል አለ ይላሉ። አላህ የሚለው ቃል ብዙ የተለየ ነገር አለው ከሌሎቹ ስሞቹ አንደኛ የየትኞችም መልካም ስሞቹ በዚህ ስር የተካተቱ ናቸው። አላህ የሚለው ቃል ሁሎችንም ስሞችን ያካትታል። ለዚህ ብሎ ማንም ሰው ወደ እስላም ሲገባ በል የምንለው ምንድን ነው? ላኢላሃ ኢለላህ ላኢላሃ ኢለ ረሕማን አይደለም። ላኢላሃ ኢለ ረሒም አይደለም። ላኢላሃ ኢለ ልጀባር አይደለም የምንለው እነማ ይሽ ላኢላሃ ኢለላህ ከአላህ ስብሓንሁ ወተዓላ በስተቀር አምላክ የለም። ይው የማንኛውም ከእስላም ውጭ የነበረ አካል ወደዚህ ዲን ሊካተት ሲፈልግ ላኢላሃ ኢላላህ ነው የሚለው። ላኢላሃ ኢላላህ ብቻ ላይ አይደለም፣ የተለያዩ የቁርአን አያዎች ላይ አላሁ ላኢላሃ ኢላሁ አላሁ በቁርአን ውስጥ ሰላሳ ሶስት ጊዜ ሰላሳ ጊዜ አላህ በሚል አንቀጾቹ ይጀመራሉ። አላሁ ላኢላሃ ኢላሁ ይህ መሰሉት ማለት ነው። አላህ የሚለው ቃል የሚመጣባቸው ቦታዎች ላይ ከሱ ቀጥሎ ሌሎች ስሞቹ ይመጣሉ። ለምሳሌ ሁወ ላሁ ልኻሊቁ ልባሪኡ ልሙሰውር هو الله الذي لا إله إلا هو الملك القدوس السلام الله አሁን በአልመሊክ በልቅዱስ የገለጽ ነው ከሱ ኋላ ያስመጣ ነው እነዚህን ስሞቹን ያስመጣ ነው አላህ የሚለው ስሙ ነው የዚህ አክስ ግን የለም ሌሎች ስሞቹ ቀድመው አረሕማን ለምሳሌ ቀድሞ አላህ የመጣበት የለም አረሒም ቀድሞ አላህ ቀጥሎ አይመጣም እነማ መጀመሪያ አላህ የሚለው ቃል ይመጣና ስሙ ይመጣና ከዚያ በኋላ ያለው ነው። ይህ የሚያሳየው አላህ የሚለው ስሙ አስሉ አስማኢላሂ ልሑስና አው አዕظሙ አስማኢላሂ ልሑስና ከአላህ ስብሓንሁ ወተዓላ ስሞች መካከል ትልቁ እሱ መሆኑን ነው የሚያመለክተን። ነቢዩ ዓለይሂ ሰላቱ ወሰላም አላህ ከስሞቹ መካከል አንድ ስም አለው አሉ። አንድ ስም አለው። ያ ስሙ ኢዛ ዱዕየ ብሂ አጃብ ከተለመነበት ከተጠየቀበት ጥያቄውን መርሐባ የሚልበት ስሙ ነው። አላህ ስብሓነሁ ወተዓላ ተጠይቆበት እምቢማይል ስም አለው ብለውናል። ይህ ስም የትኛው ነው በሚል የዑለማዎች ብዙ እንትኖች አሉ። ግን በዋነኝነት ይሄ አላህ የሚለው ነው የሚል ተመለከ ሌሎቹ አልሐዩ ልቀዩም ከሚሉት ከሁለት አንዱ ስሙ ነው ያሉ ሰዎችም አልጠፉም። እብኑል ቀይም ረሕመቱላሂ ተዓላ ዓለይህ ፋቲሓ አልሐምዱሊላህ ረቢል ዓለሚን የሚለው ምዕራፍ ከአላህ ስብሓንሁ ወተዓላ ስሞች መካከል ሶስቱን ዋና ዋናዎቹን አካቷል ምዕራፉ ይሉናል። እነዚህ ሶስቱ ስሞቹ ደግሞ የአላህ ስሞች የጠቅላላዎቹ ዋናዎች ናቸው። አንደኛው አላህ የሚለው፣ ሁለተኛው አራሕማን የሚለው፣ ሶስተኛው አልሂዳያ አልሃዲ ወይም አረብ የሚለው ነው ይላሉ። አልሐምዱ ሊላህ አላህ ረቢ ልዓለሚን ረብ አራሕማን ራሒም ይሄ አራሕማን ራሒም ሁለት ጊዜ ነው የተጠቀሰው ፋቲሓ ላይ ቢስሚላህ ራሕማን ራሒም የፋቲሓ አካል ከሆነ بسم الله الرحمن الرحيم لا يلا عند دمو الرحمن الرحيم لا الله يملوم قال زيهو ولت زين تتقسو الله بملك اسمه بسم الله زيهل الحمد لله ليلوچ ما سموچو ما اتلو زي تتقسوت الرحمن الله ولت زي الرحيم ولت زي مالك مالك يوم الدين عند زي سلازي ይሄ አላህ የሚለው ቃሉ መልእክቱን በደንብ ካጠናነውና ካየነው እውነትም ይገባዋል። መደጋገም የሚገባው ነው። ለምሳሌ ከአላህ ስብሓነሁ ወተዓላ የሚለውን መልእክቱን አውቆ የተረዳ ሙስሊም ሊከፍር አይችልም። መኮች ነቢዩን ዓለይሂ ሰላቱ ወሰላም እየተደራደሩ በነበሩበት ጊዜ አጎትየው እያሸማገሉ በነበሩበት ጊዜ ምንድነው ከነሱ የምትፈልገው? መደራደር ይፈልጋሉ ዘመዶች አሏቸው። አይ የምፈልገው እኔ አንዲት ቃል እንዲናገሩልኝ ነው አሏቸው። ኧረ አንዲት ቃል አይደለም አንድ ሽም በተናገርነ አንድ ሽም በተናገርነ አሏቸው። አንድ ሽም? አዎ። አይ ከአንድ ሽማ አንዲት ነው የጠየቃችሁ ለምን አትናገሩም ታዲያ? አንዲቱን ለመናገርማ ላኢላሃ ኢለላህ በሉ ነው ብላችሁ አሏቸው። لا إله إلا الله ليلا عند شيء أي كان يهم ما هون المر ثلاثي مسلموج يهن نسم شوقة الناس ينقرود من يتنقرون دهنا بس في الردود يمي كبر شونه يهن نسم تكتلو كزيه قاري تياز الإله يمل سماله أملاك مالتنا الإله لا إله إلا هو هل إله غير الله هل من إله غير الله فتلاقي القرآن يا توتوس يهن ኢላህ የሚለውን ስሙንም ይደጋግመዋል ለው ካነ ፊህማ አሊሃቱን አሊሃ ጀምዑ ኢላህ ነው አላ ኩል ሓል በዚህ ስም ዙሪያ ላይ የተጠቃለሉትን ነገሮች ይህንን ያህል ካለ ወደ ሌሎች ስሞቹ እንሸጋገራለን በሌላ ፕሮግራም እስከምንገናኝ ድረስ ጀዛኩም ላ ኸይር ወሰላሙ አለይኩም ወረሕመቱላሂ ወበረካቱ لأنك الله قلبي كله أمل لأنك الله روحي ملؤها الأنق لأنك الله لن أختار لي ملكا أنت العظيم الذي في ملكه